አቦ ነጋሽ የኢትዮጵያ ሙስሊሞች ድምፅ ነው። የታሪክ ጸሐፊውና የመብት ታጋዩ አህመድ ዲን ጀበል ከጻፋቸው መጽሐፎች ውስጥ አንዱ የሆነው የኢትዮጵያ ሙስሊሞች የጭቁናና የትግል ታሪክ የተሰኘው መጽሐፍ ትረካው አሁንም እንደቀጠለ ነው። የአምደ ጽዮንን በትር መቋቋም የተሳናቸው የሙስሊም ሱልጣኔቶች የመጨረሻ ጠፈንታቸው ምን ነበር? በአምደ ጽዮን ታዘው ሙስሊሙን ክርስትና እንዲያስነሱ ተልከው በዚያው ሰልመው የቀሩት ቀሳውስትና ዲያቆናት ጉዳይ የደረሰ ከአምደ ጽዮን ህልፈት ህይወት በኋላ የነገሱት ነገስታትስ በሙስሊሙ ላይ የነበራቸው አመለካከትና የሙስሊም ሱልጣኔቶችስ ምላሽ ምን ይመስል ነበር? የዛሬው የታሪክ አምድ ክፍል 23 ትረካ ለዚህና ለመሳሰሉ ጥያቄዎች ምላሽ የሚሰጥ ይሆናል። ሞሀባ አቀናብሮታል። አብራችሁት ቆዩ። ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 23 ረካ ሼህ አብዱላ አዘይ ላይ ወደ ግብጽ ተጉዘው የሙስሊሙን በደል ካጋለጡና አጼ አምደ ጽዮን ላይ ጫና ለማሳደር ከሞከሩ በኋላ ወደ ኢትዮጵያ ሳይመለሱ ኑሯቸውን በዚያው አድርገዋል። በግብጽ ቆይታቸው ከሻፍ በተሰኘው የቁርአን ማብራሪያ ውስጥ ለተጠቀሱት ሐዲሶች ዋቢ የማብራሪያ መጽሐፍም ጽፈዋል። እንዲሁም نصب الراية في تخريج أحاديث الهداية የተሰኘ በሐነፊ መዝሃብ ላይ የተመሰረተ መጽሐፍም ጽፈዋል። ሻህ አብዱላህ አዘይላይ በፊቅህ أصول الفقه ሐዲስ የአረብኛ ሰዋሰውና በሌሎች የእስላማዊ ትምህርቶች ዘርፍ ሊቅ ነበሩ። ሲያስተምሩ ፈትዋ ሲሰጡና ሲጽፉ ቆይተው December 191360 ማክሰኞ ሙሐረም 21 762 ዓመተ ሂጅራ በዚያው በግብጽ ካይሮ ላይ ከዚህ ዓለም በሞት ተለዩ። በአንጻሩ ኢትዮጵያ ውስጥ የነበረው ሁኔታ እየከፋ ሄደ። ሙስሊሞች ተጨፈጨፉ፣ እልቂት ተበራከተ። በዚህ ጊዜ የወላስማው ጀማሉዲን ብዙ ገጸ በረከት ይዞ ወደ አጼው ቀረበ። እንዲህም አለ። ጌታ ሆይ እንግዲህ ወደ አገሮ ይመለሱ እኔን ለዚህ ሀገር ከሾሙኝና ካነገሱኝ ፈቃዶን ሁሉ ፈጽማለሁ እንግዲህ አገር ሁሉ ጠፍቷል የተረፈውንም አጥፉት እኔንም ጨምሮ እስላሞች ሁሉ አሁን የእርሱ ባሮች ነን በማለት ጀማሉዲን የሙስሊሙን ህዝብ እልቂትና የአገሩን ውድመት በመመልከት የራሱንና የሙስሊሙን ነጻነት አሳልፎ ሰጥቶ በባርነት እጅ ሰጠም ሆኖም የአክራሪው ንጉሥ አምደ ጽዮን ምላሽ የሚከተለው ነበር እነዚህ በእግዚአብሔር ልጅ በክርስቶስ የማያምኑ የውሾችና የእባብ ልጆች እየነከሱኝ ወደ አገሬ አልመለስም። አዳል አገር ሳልገባ ወደ አገሬ ብመለስ እዚህ ያለውም የሌለውም እንደወለደችኝ እናቴ ሴት ይበሉኝ በማለት ምላሹ ሰጠ? እንግዲህ ከዚህ ንግግሩ የምንረዳው ምን ያህል ጽንፈኛና አክራሪ እንደነበረ ነው። የሚገርመው ደግሞ የነጻነት ጥያቄን አምደ ሲሆን መናከስ አድርጎ እየነከሱኝ ሲል መግለጹ ነበር። አምደ ሲሆን ያደረገው ጭፍጨፋ እጅግ አስከፊ ነበር። የእርሱ ዜና መዋል አስደናቂው አንጸባራቂው የአምደ ሲሆን ድል በሚል ይታወቃል። የዜና መዋሉ ጸሐፊ በሙስሊሞች ላይ የደረሰውን እርቂትን ለመናገር ቋንቋ እንደሚያጠር ጽፏል። ይኸው ጸሐፊ እንዲህ ሲልም ጽፏል። ስም እንዳይደነግጥ ነገር እንዳያበዛ ብለን ብዙ ከመናገርና ከመጨመር ባንታገድ ኖሮ በሙስሊሞች አገር በንጉሱና በሰራዊቱ ላይ ሌሊትና ቀን የተደረገውን ጦርነት በብዙ ሊጻፍ በቻለ ነበር። ጀማሉዲን ቢን ነውሂ ቢን መንሱር ቢን ዑመር ወላስማ ያቀዲን ቀዳማዊ ወንድም ነበር። እንደ ፕሮፌሰር ታደሰ ታምራት ገለጻ ጀማሉዲን ከእስር ተፈቶ ነበር ስልጣን የያዘው። የይፋት መሪዎች እንዳያምፁ በሚል በመያዣነት በአጼው ታስሮ ነበር። በኋላ ላይ አጼ አምደ ጽዮን ቀዳማዊ ጀማሉዲንን ተካም። አምደ ጽዮን እስላምን ሙሉ ለሙሉ ለማጥፋት ሌት ተቀን ሲታገል ሙስሊሙን ክርስትና እንዲያስነሱ ከተላኩት ቀሳውስትና ዲያቆናት መካከል በተቃራኒው በሙስሊም እጅ እስልምናን የተቀበሉ ነበሩ። አጼ አምደ ጽዮን እነኚህን ሰለምቴዎች ይዞ እንዲያመጣለት ጀማሉዲንን አዘዘው። ጀማሉዲን ግን ፈቃደኛ ሳይሆን ቀረ። በዚህ ሰበብ አሁንም ይፋት ተጠቃች። ጀማሉዲንም ተማረከ። አጼ አምደ ጽዮን በጀማሉዲን ምትክ ወንድሙን ነስረዲንን ተካ። እስላምን የተቀበሉት የቀድሞ ቀሳውስትና ዲያቆናት በሰንሰለት ታሰሩ። ከአምደ ጽዮን ፊትም ቀረቡ። እንዲህም አላቸው የሰማይንና የምድርን ፈጣሪ የእግዚአብሔርን ልጅ ኢየሱስ ክርስቶስን በእውነት ካዳችሁ ሆነ አባቶቻችሁ በቀደሷቸው ቀን ከመንፈስ ቅዱስ ያገኛችሁትን ጥምቀት ለውጣችሁ በዲያብሎስ ህግ ገባችሁን ሲል ተቆጣቸው። ሰላሳ ጅራፍም አስገረፋቸው። በጀርባቸው ላይ ክርስቶስን የካዱ የሚል ጽሑፍ አጻፈባቸው። አንገታቸውንና እግራቸውን በሰንሰለት አሳሰራቸው፣ አሰቃያቸውም። በግብጽና ሻም ሰባቱ የኢትዮጵያውያን ሙስሊሞች ሱልጣኔቶች የዘይላ አገር በሚል ነበር የሚታወቁት። ይህ የሆነውም የዘይላ ወደብ እነሱን ከውጭው ዓለም ጋር የሚያገናኘው የባህር በራቸው ስለነበረ ነው። የዘይላ ደሴት ትንሽ ከተማ ስትሆን የሱልጣኔቶቹ አካል ነበረች። አልቀሽቀንድ እንደጠቀሰው ዘይላ ባህሩና የብሱ በአጠቃላይ ርዝመቷ የሁለት ወራት ያህል ጉዞ ሲሆን ስፋቷ ደግሞ ከዚያ በላይ ነበር። ነገር ግን የከተማዋ ርዝመት 43 ቀናት ሲያስጉዝ ስፋቷ ደግሞ 40 ቀናት ያስጉዝ ነበር። እንዲሁም እስላማዊ ስልጣኔቶቹ ጢራዝ አልእስላሚ በሚል ይታወቃሉ። ይህ የሆነው አቀማመጣቸው ልክ እንደ ልብስ ጥለት ከባህር ጠርዝ ስላሉ ነበር። የዘይላይ ወደብ ከሐረር በ200 miles ወይም 320 ኪሎ ሜትር ያህል ትርቃለች። በሐረርና በዘይላ መካከል ያለው የቀጥታ መስመር ርቀት 250 ኪሎ ሜትር ገደማ ነው። ዘይላ እንደ አውሮፓውያን አቆጣጠር ከ891 አካባቢ አንስቶ ትታወቅ ነበር። አልያዕቆቢ ኪታቡል አልቡልዳን ላይ ጠቅሷታል። በርካታ ጸሐፍት የዘይላ አገር እና የጀበርቲ አገር የሚለውን እያቀያየሩ ይጽፉ ነበር። ሙጀም አልመጥቡዓት አልአረቢያ የጀበርቲ አገር በዘይላ ሲሆን ይህም የሚገኘው በአበሻ ምድር ነው ሲል ገልጿታል። አጃኢብ አልአሳር የተሰኘው መጽሐፍ በበኩሉ የጀበርቲዎቹ አገር ማለት የዘይላ አገር ነው ሲል ገልጿታል። አልቀሽቀንዲ ከ1335 እስከ 1418 በበኩሉ ጀበርቲ ትባል የነበረችው ኢፋት ናት ሲል ጽፏል። በዚህ የአምደ ጽዮን ዘመቻ ቤተክርስቲያን ጉልህ ሚና ነበራት። አቶ ሉሌ መልአኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በተሰኘው መጽሐፋቸው ገጽ 85 ላይ እንዲህ ብለዋል። ቤተ ክርስቲያንም ታቦት ተሸክማ በመዝመትና ሰራዊቱን በማደፋፈር እንዲሁም ምህላ እንዲዝ ባህታውያንም በያሉበት ሆነው እንዲጸልዩ በማድረግ ለአምደ ጽዮን በጠላቶቹ ላይ ድል መቀዳጀት ከፍ ያለ አስተዋጽኦ አድርጋለች። በአምደ ጽዮን ወረራ የሙስሊም መንግስታት በክርስቲያኑ መንግስት ቁጥጥር ስር ለመጀመሪያ ጊዜ ገቡ። አምደ ጽዮንም በ1344 ሞተ። ቀጥሎ ልጁ ሰይፈ አራድ ንዋየ ክርስቶስ ነገሰም። ይህ በእንዲህ እንዳለ የግብፁ ሱልጣን ጳጳሱን ክርስቲያኖችን ግብር እንዲያስጨምሩ ጠየቀም። ጳጳሱ ግን አሻፈረኝ አለ። በዚህም ምክንያት ታሰረም። ይህ ዜና ለአጼ ሰይፍ አርዕድ ደረሰው። ለንግድ ወደ ኢትዮጵያ የመጡ ግብፃውያንንም ይዞ አሰረም። በመንገድ ላይ ያሉትን ነጋዴዎች ፈረሰኛ ልኮ አሳደዳቸው። የሀበሻን ግዛት ጥለው እስኪሸሹ ድረስ አባረራቸው። ነጋዴዎቹ የደረሰባቸውን ለግብጽ ሱልጣን አቤቱታ አሰሙ። ከዚያም በኋላ ጳጳሱ ተፈቱ። አጼ ሰይፍ አረድ ከአባቱ ከአጼ አምደ ጽዮን ያመለጡትን ሙስሊሞች በግድ ክርስትና እንዲቀበሉ ዘመተባቸው። ክርስትናን አንቀበልም ያሉትን በሰይፍ አረዳቸው፣ ፈጃቸውም። የተወሰኑት ግን ሸሽተው ግብጽ ደረሱ። ለግብጽ መንግስትም አቤቱታን አቀረቡ። በኢትዮጵያን ሙስሊሞች ላይ በደረሰው ጭፍጨፋ የግብፁ መሪ ተቆጣም። የግብፁን ጳጳስ አባ ማርቆስን ጠርቶ ነው የኢትዮጵያ ንጉስ እስላሞችን የሚያባርር አሁንም ጳጳሳቱንም ጨምረ አንተ ራስ ሄደ ገዝተው እስልምናንም እንዳይበድል ሲል አዘዘው። አጼ ሰይፈ አረድን ለመገዘት ሶስት ጳጳሳት አባ ማርቆስ የእስክንድሪያው ሊቀ ጳጳስ፣ አባ ዮሐንስ የኢየሩሳሌሙ ሊቀ ጳጳስ፣ አባ ቄርሎስ ሆነው ወደ ኢትዮጵያ መጡ። ለአጼ ሰይፍ አረድም የመጡበትን ዓላማ ገለጹለት። ሲሰማም አዋረዳቸው። አለቃ ተክሌም እንዲህ ሲሉ ይገልጹታል። የመጡበትን ምክንያት ቢነግሩት አቃለላቸው። ወዲያው ሳቀባቸው። እንዴት እስላምን ወደዱ ብሎ ነቀፋቸው። ወደ አገራቸው እንዳይመለሱም ከልክሏቸው ከዚያው ሞቱ። ፕሮፌሰር ታደሰ ታምራትም ይህንን ክስተት ጽፈውታል። ሆኖም ከግብጽ ከመጡት ጳጳሳት መካከል የአሌክሳንድሪያውን ጳጳስ አባ ማርቆስን አላካተቱም። እስላማዊ ስልጣኔቶቹ ተወረው የክርስቲያኑ መንግስት ገባሪ በመሆናቸው በርካታ ሙስሊሞች ልባቸው ተሰበረ። በሌላ በኩል አጼው አሊ ኢብኑ ሰብረዲንን ከስልጣን ሻረው። የእርሱን ልጅ አህመድ ኢብኑ ሀርብ አርዕድን በርሱ ተካው። አሊ ኢብኑ ሰብረዲን ለስምንት ዓመታት ታሰረም። አባቱ ታስሮ ግዛቱ በመወረሩ ውስጥ ለውጥ ሲበሳጭ የነበረው አህመድ ኢብኑ ሀርብ አረድ በተራው እሱም አመጸ። አጼውም እርሱንም ከይፋት ገዥነት ሻረው፣ አባቱንም መልሶ ሾመው። አህመድ ሐቀዲንና ሰብረዲን የተሰኙ ሁለት ልጆችን ወልዶ ሞተ። ሐቀዲን እስላማዊ ትምህርቶችን በርትቶ ተማረ። ለክርስቲያኑ መንግስት እጅ ሰጥተው በመቀመጣቸው ሐቀዲን አያቱን አሊ ኢብኑ ሰብረዲንና አጎቱን መላሰፋንን በክፉ ያያቸው ጀመር። በተለይ አጎቱን መላሰፋን ክፉኛ ነቀፈው። ሰው ለአጎቱ እንዳይታዘዝም ማነሳሳቱን ያዘም። ለክርስቲያኑ መንግስት ባጎበደደው አጎቱ ላይም ጂሃድን ሊያውጅ ተነሳም። ለአጼው ከማጎብደድ አልፎ ለተወዳጀው አጎቱ ከአጼው የሰራዊት ድጋፍ ጠየቀ። በመጨረሻ አቀዲን አጎቱን በጂሃድ ላይ ገደለው። በተቃራኒው ከአያቱ አሊ ኢብኑ ሰብረዲን ጋር ሰላምን ፈጠረ። አሊ ኢብኑ ሰብረዲንም የሐቀዲን እርምጃ በገንዘብ መደጎም ጀመረ። በኋላ ላይ አሊ ኢብኑ ሰብረዲን በሆድ ህመም ሞተ። ይህ በእንዲህ እያለ አጼ ሰይፍ አረድ በ1371 ሞተ። ልጁ ኖአ ማርያምም ነገሰ። ቀዳማዊ ውሃ ውሃል የተሰኘች ከተማ መሰረተ። ከይፋትም በርካታ ነዋሪዎቿን በዚያው ከተማ አሰፈረ። እስላማዊ ሱልጣኔቶችንም ነፃ ለማውጣት ከአጼው ጋር ጂሃድ ጀመረ። በዘጠኝ ዓመታት ብቻ ለሀያ ጊዜ ያህል ጂሃድ አካሂዷል። ሁሌም የሚያሸንፈው ሀቀዲን ነበር። ሀቀዲን ጀግናና ደፋር ነበር። ሆኖም በመጨረሻ በ1376 ወይንም 776 ዓመተ ሂጅራ ሐቀዲን ቢን አህመድ ሸሂድ ሆነ። ከእርሱ በኋላ ወንድሙ ሳዕደዲን መሐመድ በቅጽል ስሙ አቡል በረካት ሱልጣን ሆነ። በሌላ በኩል በ1380 አጼ ነዋይ ማርያም ሞቶ ዳዊት ነገሰ። እርሱም እንደ አባቶቹ ጸረ እስላም ዘመቻውን ቀጠለ። አጼ ዳዊት ሰይፍ አረድ በ September 1381 ጀማደ ላኪል 783 ዓመት ሰራዊት ሰራዊቱን አዘጋጀም፣ ወደ አስዋንም አዘመተም። ሰራዊቱ ኡርባን የሚባል ስፍራ ደረሰም። በሙስሊሞች ላይ በርካታ ጥቃቶችን አደረሰም። በዚህን ጊዜ የግብጽ ሱልጣን ጳጳሱ አቡነ ማቴዎስ ቢን ስምዖንን በሙስሊም ሀገራት ላይ የሚደረገውን ወረራ በአፋጠኝ እንዲያቆም ንገሩ ሲል አዘዘም። ጳጳሱ በመጀመሪያ ፈቃደኛ አልነበሩም። በኋላ ግን ደብዳቤ ጻፉ። ሱልጣኑ ሳላህ ዘይነዲን አቡልጁድ ቃዲ ቡርሃን ኢብራሂም አደምያጢንን ወደ ኢትዮጵያ ላከም። በኦክቶበር 1381 ወይንም ሐሙስ 27 ረጀብ 783 ዓመተ ሂጅራ መልእክተኛው ቡርሃን ኢብራሂም አድምያጢ ከግብጽ ወደ አበሻ ተንቀሳቀሰም ደብዳቤውንም አደረሰም። ከዚያም በጁን 9 1383 ወይንም አላኺር 7ኛው ቀን 785 ዓመተ ሂጅራ ወደ ግብጽ ተመለሰም አጼ ዳዊትም ወደ ግብጽ መልእክተኛ ላከም። መልእክተኞቹ በ21 ግመሎች የተጫኑ ስጦታዎችን ይዘው እሁድ ጀንዋሪ 20 ቀን 1387 ዙልሂጃ 29788 ዓመተ ሂጅራ ግብጽ ደረሱ። ከ1397 98 ወይንም 800 ዓመት ሂጅራ በኋላ አጼ ዳዊት በሙስሊሞች ላይ ዘመተ። በርካቶችንም ገደለ፣ ንብረታቸውንም አጠፋ። የሙስሊሞችን ሃይማኖታዊ መጽሐፍትና ኪታቦችንም አቃጠለ። አብዛኛዎቹን በግድ ክርስትና እንዲቀበሉ አስገደዳቸው። ከሙስሊም መሪዎች መካከል ሰዓደዲን ብቻ አልገበርም አለ። በመካከላቸውም ጦርነቱ ቀጠለ። በተደጋጋሚ ሰዓደዲን ድል ያደርግ ነበር። ሰዓደዲን እጅግ ፍትሃዊ መሪ ነበር። አጼው ከሙስሊሙ የዘረፋቸውን ንብረቶች ማስመለስ ችሏል። በጂሃድ ከጠላት የተገኙ ምርኮኞችን ለህዝቡና ለሰራዊቱ ያከፋፍል ነበር። ኢማም ኢብኑ ሀጀር አስቀላኒ እንደዘገቡት በአንድ ወቅት ከምርኮ የተገኙ 40 ሺህ ከብቶች ሳዕደዲን እጅ ገቡ። ያንን ዕለት ለራሱ አንድም ሳያስቀር ለዘመናት ሲዘረፍ ለኑሮ ሙስሊም ህዝብ አከፋፍሏል። ሱልጣን ሳዕደዲን ዘካን በመንግስት ደረጃ ሰብስቦ ለሚገባቸው አካላትም ያከፋፍል ነበር።